ባቡ ኢሕያ ባቡ ኢሕያ ኢልመዋት ጠፍን ማልማት ኢሕያ ማልማት አልመዋት ጠፍን ማለት ነው። ጠፍ መሬትን ማልማት ኢሕያ ማለት ህይወት እንዲዘራ ማድረግ ማለት ነው። ህይወት መዝራት ማለት ጠፍ መሬት መዋት ይባላል። ጠፍ መሬት ምንም ነዋሪ የሌለበት አዝርዕት የሌለበት አታክልት የሌለበት ባዶ እንትን ምድረ በዳ ምን ይባላል? መዋት የሞተ መሬት ይባላል። ምክንያቱም የመሬት ብልጽግና እጽዋት፣ አታክልት ወይንም ደግሞ ነዋሪዎች መስፈር ይሄ ነው። ዒማራ የሚባል ነገር መገኘት አለበት። መዋት የሚባለው ጠፍ መሬት ማለት ነው። ኢሕያ ማለት ደግሞ ህይወት እንዲዘራ ማድረግ ማለት ማልማት ማለት ነው። እኛም ራሱ ማልማት ነው አይደል የምንለው? ኢሕያኡ አልመዋት ባቡ ኢሕያ አልመዋት ጠፍን ማልማት وعن عروة عن عائشة رضي الله تعالى عنهما أن النبي صلى الله عليه وسلم قال يا الله ملاكتنيا انده بلوان መን አመረ አርዘን መሬትን ያለማ ለይሰት ሊአሐድን ለማንም ያልሆነችን የከሌናት የማትባል መሬትን ያለማ ፈሁ አሐቁ ቢሃ እሱ በሷ ይገባዋል ማለት ነው። እሱ ያቺ መሬት በጣም ትገባዋለች፣ የራሱ የግሉ ንብረት ትሆናለች ማለት ነው። ካለማ ካለማ እንደዛ አይነት አለ። ጠረፍ ምናምን አካባቢ ያሉ አንዳንድ እንደ ሰፈራ ጣቢያ ምናምን ይሰፍራል ያሰፋሉ፣ መሬትን ያለማሉ፣ ይቀመጣሉ፣ ይኖራሉ። ይህ አይነት ማለት ነው። የማንም አይደለም የማንም አይደለም። እኛ ጋር ግን እዚህ ሁሉም የተያዘ ነው አይደል? የተያዘ ነው። መጽሐፍ ምናምን ነገር አለ ወይ በፓርክ ይያዛል ወይ ደግሞ የእንትን የሆነ መስሪያ ቦታ ይደረጋል ወይ የሆነ ነገር ተደርጓል። በዚህ ነው አካባቢ አላ ولكن ቀረስ ምናምን አካባቢ ምድረ በዳ አለ። ማንም ይሄ ከሌ ነው የማይባል እዛ ሄዶ አንድ ሰው ቢሰፍር ይገባዋል። ፈዋሐ ቤት ይገባዋል። ወላኪን ሁናክ ሸይ ማለት የእንትኑ ኪታቡ ላይ ያለውን እዚህ ላይ apply አድርጋለሁ የምትለው ነገር የለም። መንግስት ሊከለክልህ ይችላል። ማለት እዚህ ክልል ውስጥ ያለን ወይንም ደግሞ ኢትዮጵያ ክልል ውስጥ ያለን በመንግስት ቁጥጥር ስር ነው፣ ይሄ ግብር ይከፈልበታል፣ ይሄ እንደዚህ ይደረጋል ሊልህ ይችላል። የዛን ጊዜ أحق به አትልም። ያላ የግድ ይሄንኛውን apply እናደርገዋለን አይደለም። ግን ያዙ እንደ አይል من عمر أرضا የዛ ጊዜ እንደዚህ አይነት መን አህመረ አርበን መሬትን ያለማ ليست لأحد ለማንም ያልሆነችን መሬት ሰው أحق بها ይገባዋል ይገባዋል። ሌላ ሰው መጥቶ የኔ ነው ቢል አይቻልም። ሌላ ሰው መጥቶ መንግስት የኔ ነው ሊል ይችላል፣ አቆሙ ይችላል። قال عروة ዑርዋ ምን ይላል? ወቀባ ቢሂ ዑመር ዑመር ሚስቱን ፍርድ ፈርዶባታል። የኺላፈቲ በዘመነ ኺላፋው ይህንን ፍርድ ፈርዷል እሱ ማንም ሰው የማንም ያልሆነችን መሬት ቢያለማ መን አመረ ያለማ አይ መን አህያ ማለት ነው ያለማ አርዶን መሬትን ለይሰክል አሐድ ለአንድም አካል ያልሆነችን ሰው አሐቁ ቢያ ይገባዋል የሚለውን ዑመር እንደ ኺላፋ ዘመኑ ይችን ፍርድ ፈርዶባታል። ረዋሁ አልቡኻሪ ሶህ አልቡኻሪ ዘግበውታል። እና ምን ይላሉ ዑለማዎች የተለያየ አመለካከት አላቸው። ተሲሩ ትልከ አልአርድ መምሉከተን ለሁ ሰዋኡን ካነት ቀሪበተን ሚነል ዕምራን አው አን በዒደተን፣ ሩቅ ከመኖሪያ ሰፈር ሩቅም ትሁን ቅርብም ትሁን የማንም ያልሆነች መሬት አንድ ሰው ካለማ ይገባዋል አሉ ዑለማዎች። ወሰዋኡን አዚነ ኢማም ኢማሙ ቢፈቅድለትም አው ለም ባይፈቅድለትም ይሄ ሲመጣ አሁን ሌላ ነገር አለ ማዕናው እዚህ ውስጥ ማለት ነው። የሀገሪቱ ገዢ ኢማሙ ቢፈቅድለትም ባይፈቅድለትም ፈሁወ ሐቁ ቢተልከል አርድ በዛች መሬት ይገባዋል። وهذا قول الجمهور ጅሙሮች ይህንን ያሉት ወይ አቡ ሐኒፋ ኢብን አልኢማም ሙጥለቀን ኢማሙ አቡ ሐኒፋ ግን አአ ኢማም ካልፈቀደለት በስተቀር ከመንደሩ ከሰፈር ሩቅ የሆነ መሬትን የሚሆን ቅርብ የሆነ መሬትን ሁለቱም አይፈቀድለትም። ኢዝነን ኢማም ማግኘት አለበት መሬትን ሲያለማ ብለዋል ኢማሙ አቡ ሐኒፋ። واشترط مالك واشترط مالك ማሊክ ደግሞ መስፈርት እንደዚሁ ተናግረዋል። ምን እዝንሁ ፊማ ከሰፈር ሩቅ ከሆነ ማንም የማያውቀው ምድረ በዳ ከሆነ ኢማም ፈቀደ አልፈቀደ ጥያቄ አይነሳም። ለሰፈር ቅርብ ከሆነ ግን ኢማም መፍቀድ አለበት። ለምን? ለሰፈር ቅርብ የሆነ ነገር የሰፈሩ ሰዎች ሊጠቀሙበት ይችላሉና ብለው ኢማሙ ማሊክ ደግሞ ይሄንን አምጥተዋል። ጅምሁር ዑለማ ግን ሩቅም ሆነ ቅርብም ሆነ ኢዝነል ኢማም አያስፈልግም ነው ያለው። ጅምሁር ዑለማ አብዛኛው ዑለማ وعن سعيد بن زيد رضي الله تعالى عنه ስለማስፈሩበት ዝም ብላችሁ ስሙ عن النبي صلى الله عليه وسلم قال ጊዜም አናባክም መን አህያ መን አህያ ያለማ አርዘን መሬትን መይተተን ማለት የሞተችን መሬት ያለማ ማለት ጠፍ መሬትን ያለማ ማለት ነው። የሞተች መሬት ማንም ነዋሪ የሌለባት የማንም ንብረት ያልሆነች ማለት ነው። ፈሄለው ትገባዋለች እሱ ነው። رواه ثلاثة وحسنه الترمذي ሶስቱ ዘግበውታል። ትርሚዚ ሐሰን ብሏል። ወቃለ እርወየ ሙርሰለን ሐዲሱ በሙርሰልነት ነው የተዘገበው ተብሏል። ወሆ ከማቃ ወክተለፍ ወክተለፍ ሰሐቢይ ሰሐቢዩ ማን እንደሆነ አልታወቀም። ፈቂለ ጃብር ነው ተብሏል። ወቂለ አይሻ ናት። ወቂለ አብደላ ብን ዑመር ነው። ወራጅሁ አልአወል ትክክለኛው ግን የመጀመሪያው እግዚአብሔር ነው የዘገበው ተብሏል። وعن ابن عباس رضي الله تعالى عنهما أن الصعب بن جثامة الليثي رضي الله تعالى عنه أخبره أن الصعب بن جثامة الليثي رضي الله تعالى عنه أخبره عند نجراቸው ይነግሩናል ابن عباس صعب بن جثامة ነግሮኝ ነው አሉ أن النبي صلى الله عليه وسلم قال ነብዩ ማለታቸው ምን ብለዋል ነብዩ لا حما ክልል መከለል አይፈቀድም ለማንም ሐቁ አይደለም ኢላ ሊላሂ ወሊረሱሊ ለአላህና ለመላእክተኛው እንጂ አንድ ሰው ክልል ሊያደርግ አይፈቀድለትም። ይህንን አረቦች ይጠቀሙ ነበር። ምን ያደርጉ ነበር? የሚገርመው ውሻ ነው የሚያስጮሁት። ውሻውን ያስጮሁትና የውሻው ድምፅ እስከተሰማበት ድረስ የኔ መሬት ነው ይሰማል። እንደዛ ያደርጉ ነበር። ይሄንን ነው ነብዩ አለይሂ ሰላቱ ወሰላም መሬ እንትን አለ አይደል? ልክ እንደ መሬት ላራሱ እኮ ነገር ነው ከላይ ከላይ ያሉ ባለስልጣናት መሬትን እንዳለ ጠቅለው በስራቸው አድርገው ሌላውን እንዳለ ጭሰኛ አድርገው ይጠቀሙበት ነበር አይደል? ያንን ነገር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ስራ አቁሟል። መሬት ማንም ያለማውን የራሱ ያለማው ነው ለራሱ ይጠቀምበት መሬት ላራሹ ብለው ተወጁላቸው። እንደዚህ እየተጠቀሙ ነበር። ባለሀብቶች ይወስዱና አንድ በሬ የጮኸበት የበሬው ድምፅ እስከተሰማበት ድረስ የኔ ንብረት ነው ነው የሚለው አንድ በሬ የጮኸበት ይህን የሚያደርጉት ደግሞ ባለሀብቶቹ ናቸው። በላይ ቀንደኛ ቀንደኛ የሆኑት ባለሀብቶች ነበሩ። ለዚህ ጨቁኖ የነበሩ ላሒማ ብለው ነብዩ ይህንን አዋጅ አወጁ። ወአማ ገይሩል ኢማም ፈለሰ ለሁ ዳለ ቃለ ፊ ያቂለ ካነ ሸሪፉ ፊል ጃሂልያ ተመልከቱ። ፊል ጃሂልያ ሸሪፍ ልቅና አለው የሚባል ይሄ የጥቃሱ ምናምን የሚባለው ፊል ጃሂልያ ነዘለ አርበን አንድ መሬት ላይ ይገባና ሲሐይ እስተዕዋ ከልበን ውሻ ያስዋል ፈሐሚ ይከልላል መዳ ዕዋ ኢልከልብ የውሻው ጩኸት እስከተሰማበት ድረስ ይከልልና ይሄ የኔ ነው ይላል። ላይሽረኩ ፊ ገይሩ ማንም ሰው ያችን መሬት እንትን አይጋራው። ወይ ሻሪኩል ቀውም ፊሳኢሪ ማየርሐውነ ፊ በሌላው መሬት አብሮ ይካፈላል፣ ያንኛውን ደግሞ ይነጥቃቸዋል። ይህንን ነው ነብዩ ያስቀሩት። በጃሂልያ ዘመን እንዲሰሩ ነበር። ፈናህ ነቢ ሰለላሁ ዐለይሂ ወሰለም ተቆጠቡ ብለው ነብዩ ዐለይሂ ሰላቱ ወሰለም ከለከሉ። ሒማ ክልል መከለል ያለባቸው ማና ማን ብቻ ናቸው? አላህና ነብዩ አለይሂ ሰላቱ ወሰለም ነብዩ ሊከልሉ ይችላሉ። ለምን ከተባለ እህያ አልመዋትን መከለል የሚችሉት ነብዩ አንደኛ ምን አላቸው ለጂሃድ የጂሃድ እንሰሶች የሚጠቀሙበት ወይንም ደግሞ የሰደቃ ግመሎች ሲሰበሰቡ ለዘካ የድሆች ግመሎች ሲመጡ የሚያርፉበት ቦታ ይህ ክልል ሙሉን በዛ አካባቢ የሰደቃ ቦታ የሰደቃ ግመሎች የሚያርፉበትና ለጅሃድ ግመሎች ለጅሃድ ማሰልጠኛ ለጅሃድ የሆነ ነገር ይሉና መከለል የሚችሉት እነዚህ ብቻ እንደሆኑ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። እንጂ ከዛ ውጭ ያለ አይፈቀድም። ማንም ሰው ይሄ የኔ ነው ብሎ መውሰድ ባለሀብት ስለሆነ አይቻልም ብለው ነብዩ ከልክለዋል። وعنه رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا ضرر ولا ضرار لا ضرر ولا ضرار لا ضرر ሰዎችን መጉዳት አይፈቀድም ሰዎችን መጉዳት አይፈቀድም ሰዎችን መጉዳት አይፈቀድም አይላ ላ ضرر ማለት መጉዳት አይፈቀድም አንድን ሰው ሐቁን በመውሰድ ማለት ነው ይሄ መሬትን አትውሰድበት ለማለት ተፈልጎ ነው የመጣው። ይሄ جامع الكلم ነው የሚባለው እንደዚህ አይነት جامع الكلم ነው። የትኛውም ቦታ ላይ ላጎረረ ወላ ድራር ስላለ መሬት ላይ ብቻ አይደለም። አንድ ሰው የሆነ ስድብ ከተሳደበ ወይ ካማ ወይ የሆነ ነገር ካደረገ ላጎረረ ወላ ድራር ወይ የሆነ ነገር ነገር ከፈለገ ላጎረረ ወላ ድራር ማንኛውም ቦታ ላይ ይገባል። ይሄ ቀው መሬት ላይ ያው የሰዎችን መሬት አትውሰድ፣ አትንጠቃቸው። ላበረ መጉዳት አይፈቀድም ሰው ወላ ዲራር የጎዳህንም አትጉዳ ማለት لا تجاوزي اي لا تجازيه الذي ضرك بالضر የጎዳህን በመጉዳት አትመልስለት ማለት ላ በረረ ወላ ፊራ ማለት ባለምና በምን አዎ ላበረረ ወላ ቢራ ጫት አትቀም ስትለው ወላ ቢራ ትለዋለህ ላዶረረ መጉዳት አይፈቀድም። ራስን መጉዳት አይፈቀድም። ደሊል ሆነ ለማንኛውም እኮ አልኩት ሰሚ አልከልኝ አዎ አትሽጥም፣ አታብቅልም፣ አትትከልም፣ አታርመው። ሰዓት መሸጥም አይፈቀድም። መግዛቱ መግዛቱማ መግዛት ነው። መሸጥም አይፈቀድም፣ መትከሉም አይፈቀድም። ለምን نفعه ለምን እንደሆነ መጀመሪያ ታውቀዋለህ። ቤቶናችን ማለት እሺ ጌሾ እኮ ሲዋጭ ይሆናል። ጫት ግን ያሰክራል። ጌሾ ብቻውን እኮ ያሰክራል። ጫት ግን ያሰክራል። ጌሾ ከብቅል ጋር ሲሆን ነው የሚያሰክረው። ይሄ ግን እዛው ተብቅል ያሰክራል። لا ضرر ولا ضرار መጉዳትም ሆነ ጉዳት ያደረሰብህን መጉዳትም አይፈቀድም። ጉዳት አይፈቀድም። ከረሃ ነው አልቃት የምትል የፈውዛን አሁን አዲስ የሰማኋት አለች። ፈውዛን ፈትዋ ሰጥቷል። የለችም ነበር ሳዑዲ የየመን ሰዎች ስለሚቆሟት አለቲ ይሰሙና አልቃት ብሎ ተናግሯል። የፈውዛን አይቻለች። ጫት ሐራም ነው ሐራም አይደለም ተውት። በቃ እሺ አያሰክርም ያሰክራል የሚለው ነገር ተውት። በቃ እንደሚያሰክር እናውቃለን። ማስከር ማለት እኮ የግድ በቃ ኡ ማለት እየተንገዳገደ መውደቅ እኮ አይደለም። አንድ ሰው ቅሞ እኔ ቅሜ ሶላት ብዙ ስገድ ስገድ ይለኛል፣ ቁርአን ቅራ ቅራ ይለኛል፣ አልቅስ አልቅስ ይለኛል። ና እንደዛ ነው አይደል የሚባለው? እንደዛ ነው የሚሉት። ቅመው ይሄ መጀመሪያ አንተ ቅመህ ከመቃምህ በፊት ያለውን ነገር እማሰራ ከሆነ ከመቃምህ በፊት እማሰራውን ከቃምክ በኋላ ከሰራው normal ሆነ አይደለም የሚሰራው። ይሄ ነው ስካር ማለት እኮ አንተ የማይሰክር እኮ አለ አንተ አስራ ሁለት ምናምን ጠርሙስ ጠጥተው የማይሰክሩ ሰዎች አሉ። የሚገርም ለምን ነው አዳብት አድርገውት አይሰክሩም አይሰክሩም። ስለም ብዙሃኑን ስለሚያሰክር ደግሞ መስከር ማለት የግድ ሸርም ያደርጋቸው ነበር አረቦች ሸር ያደርጋቸው ነበር። በጣም መጠጥ እሺ፣ አያሰክርም የሚለውን ተውት፣ በቃ ተውት። ጫት ያሰክራል አያሰክርም እንዳረቄ ነው ምናምን አትጨቃጨቁ። በዚህ ግን ይጎዳል አይጎዳም የሚለውን አንተ ያላ ስንት ጊዜ ተነጋገርንበት በዚህ ይጎዳል አይጎዳም፣ ይጎዳል። እስከ ዶክተር ጠይቁት። ጥቅም አለው ጫት ይከለከላል። ዶክተር አትቃሙ በሬዲዮ በቴሌቪዥን ለምንድን ነው የሚከለከለው? ስለሚጎዳ እኮ ነው የተከለከለው። አታ ትራፊክ እንኳን እኮ እየቃማችሁ አታሽከርክሩ እያለ እኮ ነው። ምን ስለሆነ ነው? አታ ራሱ ለማስከደል ልኩ ይሆናል። ደግሞ በዚህ ላይ የተካኑ ሰዎች ናቸው። እውቀት ያላቸው ዶክተሮች ከከለከሉ ራሱ ምስክር ሸሂድ ይሆናሉ፣ ሻሂድ ይሆናሉ እነሱ በዚህ ላይ ያ ቀርቶ ተውትና በሽተኛ ያደርጋል ያደርጋል። ጥርስን አይነቃቅልም፣ ይነቃቅላል። ስለዚህ ምንድነው እነላህ ሐረመ አለይኩም አልኸባኢስ ቆሻሻን አላህ በእናንተ ላይ እርማ አድርጓል። በዚህኛው ራሱ ይከለከላል። የጣት ክልከላ እኮ በጣም ጫፉ የበዛ ነው። የሚገርመው በጣም ብራንቹ የበዛ ነው። ሐራም የሚሆንበት ማለት ነው። አያሰክርም ብትል ይጎዳል፣ አይጎዳም ብትል ያደክማል፣ አያደክምም ብትል ደግሞ ጨጓራን የሆነ ነገር ያደርጋል። በቃ ብዙ ነገር አለበት። ገንዘብ ማባከን ነው። ምግብን አይተካም፣ ዳቦን አይተካም። ሁሉም ነገር ያሰክራል። አይ አያስቅ ያማ ሻይም ምግብም እኮ ስትበላ ሰውነት እኮ ይነሳል። አንተ እልቅ እንትን የሚሉት የሰማሁት ምንድነው ካበዙት አናበዛም እንጂ ካበዝ ወተትም ያሰክራል ይችል ሰውቻለ ወተት ሰክሮ ሰውየው ወይ ሆዱን ያማዋል እንጂ አያሰክርም። ያ ሌላ መሸሻ ነው። ሳይሆን ምንም ማለት መቶ ጊዜ ነው የሚሄድ ስለ ጫት ያ አላህ በጣም ያስፈላል። ብዙ ጊዜ ያነሳ ነው። ማን አብዱላህ እብን ሙገፈል ረዲየላሁ ተዓላ ግን በጣም አንሱ ቢሰለችም አንሱ እና ምከሩ እንጂ ይሻላል። በጣም ምከሯቸው ሰዎች በጣም አላህ እኮ ወላሂ መጠጥን ራሱ ሲከለክል ምንድን ያደረገው ምንድን ያለ ወኢስሙሁማ አክበሩ ምን ነፍዕሂማ ብሎ እኮ ነው እንትን ሲከለክል የከለከለው ከጥቅሙ ጉዳቱ ያመዝናል ነው እንጂ ያለው ጥቅም እንዳለው ራሱ አላህ ነግሮናል። በመጠጥ ላይ ቢራ የሚጠጣ ሰው ሰውነቱ ይጠራል፣ ይወፍራል፣ የሆነ ነገር ጨጓራ ይፈጫል፣ የሆነ የተለያየ ነገር ጥቅም ይሰጣል። ግን ከጎን ጉዳት አለው። ጉዳቱ ያመዝናል ነው የተባለው። ጫት ግን አንድ ጥቅም አለው የሚባል ነገር የለም። ጉዳት እንጂ አማደጋ ነው። ክልክል ነው። እኛ ማለት መኖሪያ ጠፋ ማለት ሌላ ይቀይሩ በቆሎ ይዘው ኧረ በጣም ክልክል ነው ወላሂ ያ አላህ ማለት ከተቻለ ለማስነቀል ሞክሩ። በዛ አይነት ከተ በገቢያችን በጫት ከሆነ ደግሞ ቤተሰብ ወይንም ጫት የግድ በጫት የሚነግድ ከሆነ ምንጊዜም በቃ ብዙ ላይ ነው የሚቀጥሉት። እንደምንም ብለን እኮ ከድህነት መነሳት ይሻላል። በመሐረማት የተሰበሰበ ገንዘብ ወይንም ደግሞ ሹባህ ያለበት ገንዘብ እንደው ምንም እንደው ሐራም አይደለም የሚለው እሺ እዚህ ብንገባ እንኳን ጃ ማዩሪቡከ ኢላ ማ ላ ዩሪቡክ በቃ ሰላም ማግኘት በገንዘብ ላይ ሰላም እኔ ገንዘብ እ እንዴት ከቂስ አ ቂሳስም አለ ይቻላል እኮ አዎ ወላ ቢራር የጎዳህን አትጉዳ። ባለፈውም ራሱ የቀራነው ነገር ነበረ ከኋላ ከኋላ ሰውየውን ወላ ተኩን መንካነ ካለው ላይ የሆነ የነገርኳችሁ ነገር አለ አይደል? ፈዕተዱ ቢሚስል መዕተዳ አለይኩም የሚላለ በእናንተ ላይ ድንበር የተላለፈን በጥፊ የመታን በጥፊ ልመታው ትችላለህ። የሰደበን ልትሰድበው ትችላለህ። ያታለለን ልታታለው ትችላለህ። መጠኑ በተመጣጠነ መልኩ ይፈቀድልሃል። ግን ወላ ቢራር ይሄ በምን በስቲህራብነት የጎዳህን አትጉዳ የጎዳህን መግባት ይፈቀዳል። ለምን? ቁርአኑ ራሱ ፈቅዷል። አላህ ራሱ ሶስት ቦታ ላይ ነው አራት ቦታ ላይ ተናግሯል እንደሚበቃ እንደሚቻል። ግን መተው የተሻለ ነው። ወላፊራ ቢራ የሰደበህን የጎዳህን መጉዳት ይፈቀድልሃል በመጠኑ የኸየነህን ያታለለህን ማታለል ይፈቀዳል በመጠኑ የሰረቀህን ልትሰርቀውም ይፈቀዳል። ወላኪን አለማድረጉ አውላ ነው፣ መተው ይበልጣል። ሁለቱን ለማገናኘት ሐዲሶች ማለት ነው። ቁርአኑና ሐዲሱ ለማድረግ እንደዛ ነው። ባለፈው ወላ ተኩል መንሐነ ካሉ ላይ ነግሬያቸዋለሁ። وعن عبد الله بن مغفل رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملاكتين يندعو من حفر بئرا يونا قرقاد يقفر من جن وهان جراوند وتر وعن سمورة بن جندب رضي الله تعالى عنه قال قال رسول الله صلى الله عليه وسلم من أحاط يا أترى حائطا አጥርን ያጠረ አልአርድን በሆነ መሬት ላይ አጥር ያጠረ ሰው ከሌላው ትገባዋለች ብሏል። መሬት ላይ ሄዶ አጥር ያጠረ ሰው በቃ የሱ ናት። ቀድሞ ያለማ ማለት ነው። አጥር ያጠረ ሄደና አጥር አጠረ የሆነ በቃ ስትሄድ አካባቢ ላይ አጥር ታጥሮ ካገኘ እዛ አካባቢ ሌላ አጥር እንጂ ያንኛው የባለቤት ይገባዋል። ከዚህ ያለማ ማለት ነው። ረዋሁ አቡ ዳውድ ፉሳህ ብኑ አልጃር መን አሐጦ የከበበ ሐኢጠን አጥር ያጠረ ማለት ነው። መን አሐጦ ሐኢጠን አለ አርድን በሆነች መሬት ላይ ጠፍ መሬት የማንም ያልሆነች ማለት ነው። አለል አርድ አይደለም ያለ አለ አርድን ነው። ማንም ባለቤት በሌለው መሬት ላይ ምድረ በዳ ላይ ሂዶ ያጠረ ሰው ፈሄለው መሬቱ ትገባዋለች ራሱ ነው። ረዋሁ አቡ ዳውድ ወሰሐሁ ብኑ ኢስሐቅ عن عبد الله بن مغفل ምን አይ ትልቅ ሒማ እኮ ነው ክልክል ነው። ትልቅ ሒማ የሚያደርገዋል እንጂ ጠፍ አልምቶ የተወሰነች የሚገባውን ነገር ትንሽ ነገር እኮ አልከለከሉም። መጀመሪያም እኮ ተነግሮናል ከኋላ ሐዲስ ያንኛው ሒማ የሚባለው ከዚህ ክልል እንዳትወስዱኝ ያለ አገር ነው የሚወስዱ ሒማ ሒማ አገር አገር ነው የተወሰነች ለመሬት ለእርሻ ያክል የሚወስድማ ችግር የለም። وعن عبد الله بن مغفل رضي الله تعالى عنه أن النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ሐፈረ ቢዕረን ጉድጓድ ወይንም የውሃ ቦታ የቆፈረ ከለሁ ለሱ ይገባዋል أربعون ذراعا አርባ ክንድ ዙሪያውን አርባ ክንድ ይገባዋል ወይንም በጎን በኩል አርባ ክንድ ይገባዋል። عطنا لماشيته ለግመሎቹ ማብረኪያ ቦታ ወይንም ለፍየሎቹ ለእንሰሶቹ ማረፊያ ቦታ እያሉ ነው ነብዩ አለይሂ ሰላቱ ወሰለም። ይሄ ለገበሬዎች ነው። የሆነ ውሃ ቆፍረው ካወጡ በኋላ እዛ አካባቢ ላይ ውሃ ያለችበትን ፓርክ ብቻ አይደለም ሰውየው የሚቆጣጠረው፣ በውሃው አካባቢ ላይ ያለ አርባ ክንድ ርቀት ያለው መሬት ስፋት መውሰድ አለበት ለግመሎቹ ማ እንትን ማለት ብለዋል ነብዩ አለይሂ ሰላቱ ወሰላም ማብረኪያ ማለት ነው። አጦነ ሊማሸቲ ለግመሎቹ ማብረኪያ፣ አጦነ ሊማሸቲ ለእንስሶቹ ማረፊያ ብለዋል ነብዩ አለይሂ ሰላቱ ወሰላም። ረዋሁ እብኑ ማጀህ ቢእስናድን ضعيفን ዘግበውታል ሐዲሱ وعن علقمة بن وائل عن أبيه عن أبي رضي الله تعالى عنه أن النبي صلى الله عليه وسلم የአላህ መላእክተኛ አቅጣዐሁ አርደን መሬት ቆርጠው ሰጥተውታል። በሐድረ መውት ሐድረ መውት የሚባለው ቦታ ላይ ነብዩ አለይሂ ሰላቱ ወሰላም መሬት ቆርጠው ሰጥተውታል። ለማን ለማን ማለት ነው? ለአልቀመተ እብኒ ዋኢል አን አቢህ ነው። ለዋኢል ማለት ነው። ለዋኢል ሰጥተውታል ረዲየላሁ ተዓላ አንነ ነብዩ ሰለላሁ ዐለይሂ ወሰለም አቅጣዐሁ ቆርጠው ሰጥተውታል መሬት ነብዩ አለይሂ ሰላቱ ወሰላም የት የሐድረ መውት ሐድረ መውት የሚባለው የመን ውስጥ ያለች ክልል ናት። አንድ ክልል ሐድረ መውት የሚባለው እዛ አካባቢ ላይ በዛን ዘመን መሬት ሰጥተውት ነበር፣ ቆርጠውለት ሰጥተው ነበር። ኢማም ለፈለገው ሰጥቶ የፈለገውን ደግሞ መተው ይችላል። ለከሌ እዚህ ቦታ ላይ መሬት ሰጥቻለሁ ማለት ይችላል። የጁዙ አል አየኹሰ አልኢማም ባዕድ ረእያ ቢሸእ ምን አልአርድ በመሬት አንድ ሰው አንድ ኢማም ለተወሰነ ይሰጣል፣ ላልተወሰነ አይሰጥም፣ ችግር የለም ለማለት የተጠቀሙት ነው ይላል። ረዋሁ አቡ ዳውድ ወትርሚዚ ወሰሐሁ ኢብኑ ሒባን وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم يا الله ملاكتنيا أقطع الزبير ለዙበይር መሬት ቆርጠው ሰጡት። ሁድረ ፈረሲ የፈረሱን ሩጦ የጨረሰውን ያክል ማለት ነው። ፈረሱ እስኪደክም የሮጠውን ያክል ሰጡት መሬት ያአላህ ሰጥተውት ነው። ለማንም ግን ሒማ ይገባኛል አይልም አይደል? በራሱ አይደለም ሰጥተውት ነው ነብዩ አለይሂ ሰላቱ ወሰላም። አቅጧ ዙበይር ለዙበይር ቆርጠው ሰጡት። አቅጧ ማለት እዚህ ምንድነው የሚባለው? መሬት ቆርጦ ሲሰጥ እ ባለፈው ስትናገሩ ሰምታችሁ ነው። መሸንሸን ሰው አጥቋ አዙበይር ለዙበይር ቆርጠው ሰጡት። ነብዩ ሆብራ ፈራሲ ፈረሱ ሩጦ የጨረሰውንና የደከመበትን ያክል አመጣና እንትና ዙበይር በቃ እምሰጥህ አሉት። ፈረስህ ፈረስህን እንትን በለውና ሩጦ ሩጦ ደከመበት ድረስ ያንተ መሬት ነው አሉት አሉት ፈአጅረን ፈረስ ፈረሱን አሯሯጠው አፈረጠጠው ማለት ነው ሀታ እስከሚቆም ፈረሱ ደከመውና ቆመ ثመረማ ቢሰው አለንጋውን ወረወረው መሬት ለመጨመር እኮ ነው ማለት ቁድረ ፈረሲ ፈረሱ ሩጦ የደከመበትን ያክል መጠን እሰጥሃለሁ አሉትና ፈአጅለል ፈረስ ፈረሱን አስፈረጠጠው ሐታ ቃመ ደክሞት እስከሚቆም ድረስ ይህም ሁሉ መሬት አግኝቶ ግን ፈረስ እስከደከመበት ድረስ አላደረሰም። ثم ረማ ወረወረ ቢሰውጢህ አለንጋውን ወረወረ። ፈቃል ነብዩ እንዳሉ በጣም ገረማቸውና አዕጡ ስጡት አሉ። ሐይቱ በለቀት ሰውጡ አለንጋው እስከደረሰበት ድረስ ስጡት አሉ። ነብዩ አለይሂ ሰላቱ ወሰላም እስከ አለንጋው ድረስ ተሰጠው። አንድ ጊዜ አባት የሰሩት ነገር አለ። አባት መጡና ነብዩን ስጡኝ አላቸው። ስጡኝ አላቸው። ይሄውልህ እንዳለ የፈለግከውን ጫንና ውሰድ አለ። እንትን ማዳበሪያ እንትኑን አመጣና እቃውን ጨመረ ጨመረ ጨመረና ሲሞክረው አስሮ አስነሳው አለ። <laughs> ነው አሸከሙኝ አላቸው። አላሸከመም አሉ። <laughs> ቀነሰው የተወሰነ ቀነሰና አሁንም ማሰረና ቢለው እንዴ አለ አሽክ አላሽከውና ሲቀንስ ይቀንስ ይቀንስ በልብሱ ይዞ ሄደ። አሁን ገረባችሁ ሰው ፈቃለ አዕጡ ሐታ ሐይቱ በለገ ሰውጡ አለንጋው እስከደረሰበት ድረስ ያለውን ስጡት፣ ፈረሱ እስከደከመበት ሳይሆናሉ النبي عليه ሰላቱ والسلام رواه ابو ዳውድ وفيه بعض حديثه የተወሰነ ድክመት አለበት ولكن هو صحيح صحيح والرجل من الصحابة زبير ابن العوام ዙበይር እብኑ ልዓዋም የነ ዑርወት እብኑ ዙበይር አባት ማለት ነው። የነ አብደላህ እብኑ ዙበይር አባት እዛው አለ እኮ ማለት የሚወድ ሰው አለ። ሰሃቢይ ስለሆነ እኮ ብቻ አይደለም አሉ ይወዳሉ። ብር በተፈጥሮ ወቱሒቡነ ልማለ ሑበን ጀማ ነው ያለው አላህ። ገንዘብን እጅግ ትስገበገቡለታላችሁ ትወዱታላችሁ ተብሏል። በጣም ይወደዋል የሰው ልጅ ብርን አልወድም የሚል ውሸቱ በጣም ውሸታም ይወዳል። ዲግሪ ይለያያል እንጂ ማበድ ነው ያልተፈቀደው ለበር ዲንን አለመተው ለበር ከዲን ጋር ብርማ መሄድ አለበት። ኢንሻአላህ ደግሞ አላህ ይስጠን። አቤታኝ والرجل من الصحابة رضي الله تعالى عنه قال غزوت مع النبي صلى الله عليه وسلم الرجل من الصحابة ከሰሃቢዎች አንዱ ነው ረዲየላሁ ተዓላ ዐንሁ ቃል غزوت مع النبي صلى الله عليه وسلم ከነብዩ ጋር ዘምቻለሁ አለ ከሰሚዕቱ يقول ሲል ሰምቻለሁ الناس ሰዎች ሹረካኡ አጋሮች ናቸው ፊተላት በሶስት ነገር ላይ ተጋሪዎች ናቸው ክልከላ በእንሰሶች መቀሚያ ቦታ እንሰሶች የሚጠበቁበትና ለቅም የሚለቅሙበት ቦታ ወልማ ውሃ ውሃ የእንትን ውሃ ከሆነ ማለት ነው ፈሳሽ በመንደሩ በሰፈሩ ያለ የሰፈሩ የመንደሩ ወይንም የአካባቢው ከሆነ ወናር እሳት ይመስል እነዚህ እነዚህ ላይ ሰዎች ይጋራሉ። ከለ የራስ ድንበር ካልሆነ ዝም ብሎ ለሰፈሩ ብቻ አለ አይደል? ሰፈር እንዳለ አንድ አካባቢ አንድ ከተማ ውስጥ ያለ ሰው የእነሱ እንስሶች የሚያርፍበት አለ። አጋጣሚ እንደዚህ አይነት መሬት አለ። አንድ ላይ የአካባቢው መጠቀሚያ ማለት ነው። እዛ ላይ አጋሮች ናቸው። ወልማ ውሃ ላይ ውሃም ላይ እንደዚህ ውሃ ቧንቧ ላይ ሹረካ ናቸው ማለት አይደለም። ፈድሉን የተረፈውን ሰዎች ችግረኛ ከሆኑ ልትሰጥ ትችላለህ እና ወና የሚገርም እስላም ሶሻሊዝምን ይደግፋል የሚለውን ይችን ደላ አድርገዋታል። ምን ልዓጅ አምጥተውታል። ሶሻሊስቶች ይህንን ደላ አምጥተውታል። ከእንትኖች ራሱ የተቀበሉት አመለካከት ሲልከላ በለቅም እንሰሶች በሚጠቀሙበት ቦታ ተጋሪዎች ናቸው። ወልማ በውሃም እንደዚሁ ወናር በእሳትም እሳቱን በድርሃም በመጠቀም ተብሏል። ወይም እሳት ያለው እሳት ሳይሆን የተፈለገው አልሐጥብ አለዚ ይስተخدሙ ሊናስ ለእሳት ለማቀጣጠል ለማገዶነት የሚጠቀሙት ማገዶ ላይ ተብሎም ተተርጉሟል። ናር ያለው እሳት ወይም እሳቱን እሳት ስጠይ ካለ አንድ ሰው መስጠት አለብን፣ በቃ መስጠት አለብን ማለት ወይም ደግሞ እሳቱን ብርሃኑን ቢጠቀም ይፈቀዳል። ወይም እሳት ካለ ቤት እሳት ስጠኝ ካለ ስጠው፣ ለኩስለትና ስጠው ማለት ተጋሪዎች ናቸው። መረዳዳት አለባቸው። አልገባችሁም? ግልጽ ነው። ረዋሁ አህመድ ማእ ያለው ቧንቧ ካልሆነ ቧንቧ ከሆነማ ከፍለ እንትን የምትለው ተጋረ ካላ የራስ ድንበር ካልሆነ የቤት የመሬት ላይ ብቻ አለ ወና እሳትን ደግሞ ያው አንተ ብቻ የምትጠቀምበት እንጂ ሌላ ነገር ካልሆነ አስጠይ ካለ ስጠው። አሁን ከዛ ውጭ ያለው ላይ ረዋሁ አህመድ አቡ ዳውድ ወሪጃሉ ሲቃ አምስት ደቂቃ አምስት ደቂቃ አምስት ደቂቃ በቃ አስራ አምስት ደቂቃ ባቡል ወቅፍ ባቡል ወቅፊ ወቅፍ ማድረግ ወቅፍ ማድረግ ገንዘብን ንብረትን ወቅፍ ለሌላህ ብሎ ወቅፍ መስጠት ማገድ ሀብት ማድረግ መቆጠብ ማለት ነው። ወቅፍ ማለት መቆጠብ ማለት ነው። አንድን ነገር ማገድ ማለት ነው። ወቅፍ ማለት በሸሪዓው ሉጋው ሉጋው ላይ ስንመጣ ሀብት ማለት ነው። አንድ ነገር በሸሪዓ ካየነው ግን ሀብቱ ማሊን ዩምኪኑ الانتفاع به مع بقاء بقطع التصرف في رقبته على መፍረት ሙባህ ማለት ነው። አንድን የምንጠቀምበት የነበረን እቃ ካሁን በኋላ ለራሳችን አለመጠቀም ለሰዎች ጥቅሙን አሳልፎ መስጠት ማለት ነው። ወቅፍ ማለት ለሰዎች ጥቅም አሳልፎ መስጠት። አን አቢ ሁረይረተ ረዲየላሁ ተዓላ ዐንሁ አነ ረሱላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል ኢዛ ማተ ልኢንሳን የሰው ልጅ ሲሞት ينقطع عنه عمله ስራው ይቋረጣል ብለዋል። إلا من ثلاث ከሶስት ነገራቶች ስቀር ስራው ይቋረጣል። ኢላ ሚን ሰደቀትን ጃሪያ አንደኛ ሚን ሰደቀትን ጃሪያ ፈሳሽና ቀጣይነት ያላት ሰደቃ ስትቀር صدقة جارية جارية ማለት ፈሳሽ ቀጣይነት ያላት ሰደቃ፣ ወቅፍ ማለት ቀጣይነት ያለው ሰደቃ ነው። መስጊድ ገንብቶ መስጠት፣ መድረሳ እንደዚሁ አታክልትን መስጠት፣ ቁርአን ወቅፍ ማድረግ፣ ኪታብን ገዝቶ መስጠት፣ የመስጊድ ምንጣፍ መስጠት፣ የሁሉ ወቅፍ ነው። እስካለ ድረስ ያ ነገር አጅር ይቀጥላል። ሰደቀተን ጃሪያ የተባለውም ቀጣይና ፈሳሽ ቀጣይነት ያላት ሶደቃ ማለት ነው። እሱ ሲቀር ስራው ይቋረጣል። አንድ ሰው ልክ ሲሞት በቃ ቀጥ ይላል ሁሉ ነገር፣ ገቢው እንዳለ ይዘጋል። ይቺ ገቢ ብቻ ናት የምትኖረው። አንደኛ ሰደቀተን ጃሪያ ያለው መቃብር ውስጥ ሆኖ ይደርሰዋል ክፍያው እዛ እያለ ማለት ነው። ደሞዙ አልተቋረጠም ማለት ነው። ሰውዬው ሞቶ ስራ መንቀሳቀስ አቁሞ ሰውየው አፈሩ ተቀላቅሎ ግን ስራው ከኋላ እየሰራ እዚህ አይነት ድርጅት አቋቁሞ አናላ የአኺራ ገቢ ማለት እ ደስ አይነት ያ አላህ እስካለ ድረስ ወቅት የሚባል ነገር እኮ በጣም ትልቅ ነገር ነው። አንደኛ ሁለተኛ አው ዒልሙ ዩንተፈዑ ቢህ ወይ ሰዎች የሚጠቀሙበት እውቀት ሰጥቶ የሄደ እነ ኢማሙ ሻፊዒን አስቡ፣ እነ ኢማሙ ማሊክን አስቡ፣ እነ ኢብኑ ተይሚያን አስቡ፣ እነ ኢብኑል ቀይምን አስቡ ምን ያክል ኢላ አን ተቁመ አልቂያማ ኢላ አየሪሰል አርዶ ማን ወመን አለይሃ ይቀጥላል ማለት ነው አጅራችን ያ አላህ አዩ አጅሪን ሀዛ ወላይ ከገንዘብ ወቅፍ ራሱ የቱ ይበልጣል ማለት ነው በጣም ብዙ branch ነው ያለው አንተ የነሱ ዓለም ከጫፍ እስከ ጫፍ ነው የናኘው የነሱ እንትን የተውሂድ እንትናቸው አስቡት እዚሁ እንኳን ያላቸው እዚህ እኛ ጋር ያላቸውን አጅር አስቡ እንኳን ዓለም ላይ ዓለም ላይ ያለው ኢላሂ ምን ቀማ ይቀጥላል አላህ ለዚህ ያነሳት። አሚን በል። ለዕልም አላህ ያነሳት። ወላሂ ከአንጀቴ ነው ዱዓ ያደረኩት መሰለኝ። አው ዕልሙ ዩንተፈዑ ቢህ ወይ የሚጠቀሙበት እውቀት ለሰዎች ሰጥቶ የሄደ ሲቀር ያም ቀጣይነት አለው። እውቀት ሰጥቶ የሄደ ሰው አው ወይም ሶስተኛው ይህ ሲቀር አወለዱን ሷሊህ ወይ መልካም ልጅ ትቶ የሄደ ሲቀር የድዑ ለሁ ዱዓ የሚያደርግለት ልጅ ትቶ የሄደ አላሁመ ግፊርሊ ወሊአቢ ወሊዋሊደየ እያለ ዱዓ የሚያደርግ ሙሰሊ ሱኒ ጥሩ የጸዳ ሱኒ ልጅ ትቶ የሞተ ሰው አጅሩ አይቋረጥም፣ አይረሳውም። ዱዓ ያደርግለታል እንደዚህ አይነት ልጅ ካለ አለበለዚያ አንዳንድ ጊዜ እኮ ስንወልድ ኢማ ፊትና ወኢማ ሐሰና ጥሩ መልካም ነገር ነው ስንወልድ የምንወልደው። አንዳንድ ጊዜ ምን አይነት ምን ምን ይመጣል መሰላችሁ? يخرج الحي من الميت ويخرج الميت من الحي ሐይ ከሆነ አሊም ከሆነ ሰው የሚገራርም የሚያስጠሉ መጥፎ ሰዎች ይወለዳሉ። አንዳንድ ጊዜ ደግሞ ከመጥፎ ከሞተ ከሚባል ሰው ህይወት ያለው ሰው ይወለዳል። እንደዚህ አይነት አለ። ግን እኛ ተጠያቂነት ውስጥ የምንገባበት ምን ልጆቻችንን ሲወለዱ ተርቢየተን እስላምያ እስላማዊ እንክብካቤ ሰጥተን ካሳደግናቸው ቁርአን ካሳሐፈዝናቸው ወደ ዕልም ከመራናቸው ማሻአላህ ገቢው ለኛ ነው። የሚገርም ነገር ከኋላ እነዚህን ልጆች ግን ልጅ ነው ብለን የመጣውን ነገር ሁሉ እያቀረብንላቸው ሲያለቅሱ እየሰጠናቸው የፈለጉትን ነገር እንዳደርጉ PlayStation እንዲጫወቱና የሆነ አደጋ ነገር እንዲሰሩ ካደረግናቸውና በዛው ኳስ ተጫዋች ነው ከቀሩና ከዕልም ዓለም ከራቁ አስቡ ምን አይነት ጥያቄ ምልክት እንደምንገባ። እነሱ ወንጀል በሰሩ ቁጥር ቲያትር ቤት በገባ ቁጥር ወይንም ደግሞ ሙባራክ ኳስ ሜዳ ሂዶ ሶላት ባሳለፈ ቁጥር ማን ለዲ ይጻል ማንም የሚጠየቀው ማንም የሚጠየቀው ከታች ያለ ወላጅ አሳዳጊ በተለይ እናት ለግረሰቱ አልኡል የመጀመሪያ ደረጃ ትምህርት ቤት ናት። وعن ابن عباس وعن ابن عمر رضي الله تعالى عنه وعن ابن عمر رضي الله تعالى عنهما قال وبالله التوفيق السلام عليكم ورحمة الله وبركاته